الحمد لله رب العالمين والصلاه والسلام على اشرف الانبياء والمرسلين نبينا محمد وعلى اله وصحبه اجمعين ክቡራንና ክቡራት የዛሬው ደርሳችን ከቡሉጉል መራም من ادله الاحكام ሐዲስ ቁጥር 754 ላይ እንገኛለን ሐዲስ አቢ ሁረይራ ተፈضሉ السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم عن أبي هريرة رضي الله تعالى عنه قال قال رسول الله صلى الله عليه وسلم قال الله تعالى أنا ثالث الشريك شريكين ما لم يخ ما لم يخن أحدهما صاحبه فإذا خان خرجت من بينهما رواه أبو داود وصححه الحاكم <clears throat> رب اشرح لي صدري ويسر لي امري واحلل عقده من لساني يفقهوا قولي آه، طيب حديث ابي هريره عن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم قال الله تعالى انا ثالث الشريكين ما لم يخن احدهما صاحبه فاذا خان خرجت خرجت من بينهما رواه ابو داود وصححه الحاكم አቡ ሁረይራ ስራቸውን አላህ ይወደድላቸውና አይሰማም ይሰማል እሺ قال قال رسول الله صلى الله عليه وسلم የአላህ መልእክተኛ ተናግረዋል ሰምቻለሁ አለ ምን አሉ قال الله تعالى አላህ አለ ብለው ሐዲሰል ቁርስ ይባላል ይሄ አነ አላህ ያለው ቃል ነው እንግዲህ አነ እኔ ሳሊሱ ሸሪከይኒ የሁለት ሸሪካዎች ሶስተኛ ነኝ ምን ማለት ነው በደንብ ተከታተሉ እዚህ ጋር ክርስቲያኖችም ሐዲሱን ከሰሙት ሊከራከሯቸው ይችላሉ አነ ሳሊሱ ሸሪከይኒ የሁለት ሸሪኮች ሶስተኛው ነኝ ሶስላስ ስላሴ እንዳይሏቸው ምን ማለት ነው ሁለት ሸሪካዎች ሁለት ሰዎች ሆነ ንግድ ላይ አንድ ላይ ሰርተን እኩል ልንካፈል ብለው በሚሻረኩ ሰዓት ሸር በሚደራረጉ ሰዓት እኔ ሶስተኛው ነኝ ማለት አነ ማአሁማ ከነዚህ አብረው ከሚሰሩ ሰዎች ጋር ነኝ እጠብቃቸዋለሁ ገንዘባቸው ጠብቅላቸዋለሁ በእኔ ቁጥጥር ስር ናቸው አበዛላቸዋለሁ ትርፋማ አድርጋቸዋለሁ ማለት ነው ሶስተኛው ነኝ ማለት بالحفظ والرعايه በጥበቃና በቁጥጥር አብሬያቸው ነኝ بانزال البركه في تجارتهما وعملهما በስራቸው ላይ ትርፋማ በማድረግ ከጎናቸው ነኝ ነገር ግን فاذا خان አለ ጓደኛ ጓደኛውን ሸሪካ ሸሪካውን መክዳት ካመጣ ማታለል ማጭበርበር ካመጣ ግን خرجت من بينهما ከሁለቱም ወጣለሁ ያ ጠብቃቸው ጠብቅላቸው የነበረውና ትርፋማ አድርጋቸው የነበረውን ቁጥጥርን አቆማለሁ ሰዎች መንገድ ሲወጡ አላህ ይከተላችሁ ይባላል መቼም አብራችሁ አይሄድም ታውቃላችሁ بالحفظ والرعايه ማለት ነው በጥበቃው ከጎናችሁ በመሆን አላማችሁን በማሳካት አብሯችሁ ይሁን ማለት የተፈለገው አሁንም እኔ ሶስተኛቸው ነኝ ማለት አላህ وحده لا شريك له ተጋሪ የለውም ቁል ሁወላሁ አሐድ ብሏል ነገር ግን የሁለቱ ሁለቱ ቡድኖችም ሆነ ይችላሉ ሰዎቹ ሁለቱም ላይ ሆኑ ይችላሉ አምስትና አምስት ሰው ሆነው አስር ሰው ሆነው ሸሪካ ሊሆኑ ይችላሉ መከዳዳት እስካላመጡ ድረስ ከሁለት ጀምሮ ወደ ላይ ቁጥራቸው እየበዛ ከተሻ ቢሻረኩ እኔ ያለው ከጎናቸው ለማለት ነው የተፈለገው ሐዲሱን አቡ ዳውድ ነው የዘገበው ሐኪም ሐዲሱ ጥሩ ነው ብለው አስመረውበታል ሐሰን ነው ዙሮ ዙሮ ሐዲሱ ጥሩ ነው ማለም ይኹን አለ ኻነ ማለት ማታለል ታማኝነቱን ሲያጠፋ አንድ ሰው ታማኝነቱን ካጎደፈ በገንዘብም ይሁን በሴትም ይሁን በማንኛውም ነገር ይሁን የተጣለበት ናደራ የሚበራና የሚያጠፋ ከሆነ ኻኢን ይባላል ኺያና ይባላል ድርጊቱ ኺያና ማለት አለ اذا اؤتمن لم ينصح ይላል ሲያምኑት በእምነት ላይ አይገኝም የታማኝነት ተቃራኒ ኺያና ይባላል የማይገባበት ነገር የለም በማንኛውም ነገር ላይ ውልንም የሚያፈርስ ከሆነ ስምምነትን ቃል ኪዳኑ የሚያፈርስ ሁሉ ኻኢን ይባላል ኺያና ይባላል አላየሃል ሐዲሱ የሚያሳየው ምንድነው ማንኛውም መልካም ስራ ላይ ለንግድ ስራ ላይ ሽርካ ሆኖ መስራት የሚቻል መሆኑን ነው በገንዘብ የሚሆን አንተ 10 ሺህ 10 ሺህ አንድ ላይ እናጋራ እና እናጋጭና እንስራ ወይም ደግሞ አንተም ጉልበትን እኔም ጉልበቴን አንተም ሞያህን እኔም ሙያን እናያዝና አንድ ላይ ሆነ ውጤታማ እንሆናለን ያገኘነውን ስራ ሰርተን ተባብለውም ሸሪከተል አብዳን ይባላል ሊጋሩ ይችላሉ አንዳንድ ሰው ደግሞ እንደው በአካል ባይገኝና ባይሰራም በስሙ ስራ ምሰራ ሰው አለ ወጁህ ይባላል ሸርከተ ወጁህ ይባላል ባለው ተሰሚነት በአገር ላይ ተጾም የሚያሳድር ሰው ሰዎች አሉ አንዳንድ ሰዎች ተበጃ ያላቸው ደረጃ ያላቸው ይሄ ስራ የማይነ የማይነከረ ከተባለ እንደው ገበያ የሚመጣላቸው ዘቡ የሚመጣላቸው ሰዎች አሉ በዛም ሽርካ ሊገባ ይችላል ማለት ነው ባለው ተሰሚነትና ተጽዕኖ መፍጠር የሚችል በመሆኑ ማለት ነው በማንኛውም ነገር መጋራት ይቻላል حرام እስካልሆነ ድረስ ሌላው ሽርካ መሆንና በታማኝነት አንድ ላይ መስራት የአላህን በረካ ለማግኘት የአላህን ቀጥታ መንገድ ለማግኘት ዋና ምክንያት ነው ለምን فإن الله في عون العبد ما كان العبد في عون اخيه ወንድም ወንድም ጓደኛ ጓደኛውን እስከረዳ ድረስ አላህ እሱን በመርዳት ስለሚሆን ሽርካ ሆኖ መስራት ውጤታማ ያደርጋል ነው ሐቂቃም ብዙ ሰው የሚበልጡት ሽርካ የሆነ የሰሩ ሰዎች ናቸው hatta በጃሂልያ ሽርካ አለ እስላም አጽንቶ ነው ሄዶ በዛው ላይ አሁን የከለ ጉርብ የከለ ግሩፕ የሚባሉ አሉ አሁን ትልቅ ሀብታም ውስጣቸው ግሩፕ ፈጥረው ነው የሚሰሩት እና ይሄ በረካው የሚኖረው ትብብሩ የሚኖረው መቼ ነው በታማኝነት ሁለቱም ሲሰሩ ነው አሁን ጓደኛዬ ያወጣል ብሎ ከሱቅ ዘርፎ የሚሄድ ከሆነ አትርፎ ትርፉን ፈርቅ ይዞ ወደ ኪሱ አስገብቶ ይሄን ያን ያተረፉት የሚል ከሆነ ይሄ ማጭበርበር መጣ ኺያና መጣ በቃሉ አልተገኘም አላህም ትብብር ያድርግላቸው በእነዚህ አይነት ሰዎች እስከተባበሩና እውነቱን አውርተው እስከሰሩ ድረስ ግን ተጠቃሚዎች ናቸው ነው አንዳንድ ሽርካ ባለጌ ሽርካ አለ ትርፍ ሲገኝ ቀናንሶ ይሄን ያበይና ሸጥኩት ይላል በተለይ አሁን እንዳሁን ደረሰ ከሌለው ደረሰ ቢኖርም በሻይ እያሰሩት ነው ምን ዋጋ ያለው ታማኝነት ግን ወሳኝ ነው ሸሪካውን ከመበደሉና ከማጭበርበሩ በፊት ራሱን የሚያጭበረብረው ማንኛውም ሰው ማለት ነው እንደዛ የሚያደርገው طيب ቀጥሉ السلام عليكم ورحمة الله وبركاته عليكم السلام ورحمة الله وعن السائب المخزومي أنه كان شريك النبي صلى الله عليه وسلم قبل البعثة فجاء يوم الفتح فقال مرحبا بأخي وشريكي رواه أحمد وأبو داود وابن ماجه طيب وعن السائب المخزومي رضي الله عنه أنه كان شريك النبي صلى الله عليه وسلم قبل البعثة فجاء يوم الفتح فقال مرحبا بأخي وشريكي سائب المخزومي يتبالو سراون الله ولدلتنا أنه كان نبرا سائب المخزومي نبرا بجاهليه ምን ሸሪከ ነብይ ሰለላሁ ዐለይሂ ወሰለም የነብያችን ሸሪካ ነበር አጋር ነበር ጓደኛ ነበር በንግድ ላይ መቼ قبل البعثه ነብያችን ነብይ ሆነው ተልከው ከመምጣታቸው በፊት ማለት ነው قبل البعثه ማለት ከ40 አመታቸው በፊት ማለት ነው 40 አመት ላይ ነው ነብይ ሆኑት እና በዛው በጃሂልያ አብረው ቆይተው ኋላ እሳቸው ነብይ ሲሆኑ እሱም በዛው በጃሂልያው በነበረበት ቆየ መቼ ተገናኙ ፈጃ يوم الفتح ፈቱ መካ ሲያደርጉ ብዙ ሰው ሰልሟል እሱም ከሰለሙት መካከል አንዱ ሆኖ መጣ ሲመጣ ሲያውት ያድሮ ትዘላቸው አብሮ አደጌ አብረና አፈር ተራጭተን ውሃ ቀርተን ያደግነው ይላል ያገሬ ሰው فجاء يوم الفتح ሲመጣ فقال مرحبا مرحبا باخي وشريكي ያሉ የቀድሞው ወንድሜ ሸሪካዬ መጣ እንኳን ደህና መጣ ወልካም ማለት ነው መርሐበን ማለት ዌልካም እንኳን ደህና መጣህ መምጫውን ሰዓትና ቦታ ጠብቀህ መጣሃል ይመችህ ማለት ነው ይመችህ መርሐባ ረሂበ يرحب ረሁበ يرحب ይባላል يرحب ይባላል اذا وسع المكان ቦታው ሲሰፋ ስፊት ሲል ረሂበ ይባላል ቦታው ሰፋን ማለት እና ሰውየው ሲመጣ አጣበበ ኢማም ማንጨናነቅበት መምጣቱ ደስ የሚል ሲሆን መርሐበን ይባላል እንኳን ደህና መጣህ መምጣትም አለብህ መምጣትህ አስደስቶናል ነገር ነው رواه احمد وابو داود وابن ماجه ሁሉም ዘግበውታል ሐዲሱ ሰሂህ ነው ነነሳይ ኢብኑ ማጀህ ሁሉ የዘገቡት ሐዲስ ነው مرحبا رحب المكان يرحب رحبا ይባላል ورحابه بمعنى صادفت ساعه ሰፊን ቦታ መተሃል ሰፊን ሰዓት መተሃል በጣም የሚመችን ቦታ እንደማለት አተይተ እንተሳደፍተ ሰዓተን ወአተይተ አህላ ሊመጣባቸው የሚገቡ ሰዎች ጋር የመጣው ማለት እኛ ጋር መምጣትህ ክብር ነው ለኛ እንደ ማለት ነው ላንተም ክብር ነው የምትታነስበት ዝቅ የምትልበት መሰግሮ የምታጣበት ቦታ አልመጣህም ጥሩ ቦታ ነው የመጣኸው እንኳን እንዴት አመጣህ ነገር ነው እንግዲህ ፈቶ መካ ጊዜ ሁሉ ብዙ ሰው ሰልሟል ከሰለሙ መካከል ይሄው ሰው እየተገንቷል ነብያችን አለይሂ ሰላቱ ወሰለም የድሮውን አንስተው ተደስተው አናግረውታል مرحبا باخي وشريكي ብሎ ዝምን ያለው ዛለ ሌላ ቦታ ላይ ላ ዩማሪ ወላ ዩዳሪ ብሎ ጨምሯል ይላል የማይጨቃጨቅ የማይነታረክ ባህሪው በጣም ምቹ የነበረ ሙጃመላ መሸፋሸፍ ነው መለባበስ የሌለው ንጹህ ልብ ያለው ጓደኛ ነበር ጓደኛ የነበረ ብለው አሞገሱት ሽርካ በጃሂልያም ነበረ ያን በጃሂልያ የነበረ ጠቃሚ ነገር በእስልምናም እንዲቀጥል ነው የተደረገው በጃሂልያ ኑሮ ነገር ግን ጉዳት የሚያስከትል የሆነው ደግሞ እንደወለድ እንዳራጣ ያለው ምሳሌ እንዲቆምና ደግሞ እንዳይንቀሳቀስ ነው የተደረገው ስራው አነ ሸሪከተ ካን موجوده في الجاهليه በንግድ ላይ መጋራት በጃሂልያ ነበረ ثم اقرها الاسلام واثبتها አጽንቷት አረጋግጧት ነው እስልምና የተራመደው እስልምና እንደሚታወቀው በጥቅሉ ይብቂ ኩለ صالح ናፊዕ ጥሩና ጠቃሚ ነገር ሁሉ ያስቀራል ወይብጢሉ ኩለ ፋሲድ ضار ይላል ጎጅና ብልሽ የሆነን አሰራር ሁሉ ደግሞ በጋብቻም ይሁን በንግድም ይሁን በማንኛውም በማህበራዊ ጉዳይ ላይ ያስቆመዋል ማለት ጎጂ ከሆነ ሌላው ምንም ይሁን ምን ከጓደኛ ጋር ጥሩ መሆን ሚስት ለባሏ ጥሩ መሆን ባል ለሚስቱ ጥሩ መሆን ሰው ለጎረቤቱ ምቹ መሆን ይሄ መልካም ተግባር የሚያሳድረው አሻራ መጥፊያ የለውም በጃሂል የነበረው ሸሪካቸው የነበረው ጥሩ ስለመግባር አሁን ላይ ያስመሰገነው አያችሁ አይደል ላዩ ማሪ ወላዩ ዳሪ ብለው አመሰገኑት መጥፎም ባህሪ እንደዛው ነው በተቃራኒው በመጥፎነት ነው ደግሞ እሱ መልካምን ነገር የትም ቦታ ዝራው ባለ በዘራህበት ይብቃው ችግር የለውም ጠቃሚ ነው ተብሏል እና በጃሂልያ ቋጥሩ መስራት ይሄው አስመስግኗል ነው ጥሩ ስሜት ያመጣል ጥሩ ባህሪ ያመጣል ያንተ ማንነት ያንጸባርቃል ያንቺ ማንነት ያንጸባርቃል ጥሩ ስራሽ ማለት ነው ሌላው አረቦች በጃሂልያ ያው ጨርሶ ባህሪያቸው መጥፎ ነው አይባልም ካነ عندهم مكارم اخلاق ጥሩ ስነ ምግባርም ነበራቸው ጥሩ ማህበራዊ ጉዳይ ነበራቸው ነብዩ አለይሂ ሰላቱ ወሰለም ምንድን ያሉት انما بعثت لأتمم مكارم الاخلاق ነው ያሉት በፊትም የነበሩ በጣም ብዙ ስነ ምግባሮች አሉ የጥሩን ስነ ምግባር ለማሟላት ነው የመጣሁት እኔ መላኬ የጎደለችውን የሚያሟላ ነገር ይዤ የመጣሁትና ባህሪ ስነ ምግባር በጣም ተፈላጊ ነው ነው ሌላው የነብያችን አለይሂ ሰላቱ ወሰለም ስነ ምግባር አሁንም እዚህ ጋር የሚያንጸባርቀው ነገር አለ በጃሂልያ የነበረውን ጓደኛቸውን በጥሩ ሁኔታ ነው የተቀበሉት ቃሉን አክባሪ ነው እኔም ቃልን አከብራለሁ ነገር ነው የሚመስለው ያ ሰውየው አለላቸው ወለታ በጃሂልያ በሽርክናው ላይ አሁንም አሞገሱት ውለታ የሚበላ ሰው አለ አንድ ሰው ምን አድርገሃል አንተ ደግሞ ምን ምን ውለታ አለህ የሚላለላ የነበረ ባህ ጥሩ ባህሪ በጥሩ ባህሪ ይቀጥላል አንዳንዱ ምላስ ተረግሞበት ሰውን የሚያነሳው በመጥፎ ባህሪውና በመጥፎ ጎኑ እንጂ በጥሩ አያመሰግንም እያለው ማለት ነው ኢጃብያትና ሰልቢያት ባንድ መነሳት ያለበት ሲሆን ኢጃብያት ጥሩ ባህሪውን ያንጸባረቁ መጥፎን በውስጥ መምከር ነው ያለብን እኛ ግን ጥሩ ባህሪ ስንት ባህሪ እንዳሉ ያወቅን የምናነሳው መጥፎን አይተን መርጠን ነው ያ መሆን የለበትም ነው ቀጥሉ وعن عبد الله وعن عبد الله بن مسعود رضي الله عنه قال اشتركت أنا وعمار وسعد فيما نصيب يوم بدر الحديث وتمامه فجاء سعد بأسير بأسيرين ولم أجيء أنا وعمار وعمار بشيء رواه النسائي وغيره وعن عبد الله بن مسعود رضي الله عنه قال اشتركت انا وعمار وسعد فيما نصيب يوم بدر الحديث من كلامه رواه النسائي من ማለት ነው አብዱላህ ኢብኑ መስዑድ ከተባሉ ሱሐቢ ተዘግቧል ስራቸውን አላህ ይወደድና ምን አሉ اشتركت انا وعمار እኔና አማር ተጋራን ወሰዓዱን ሰዓድንም ጨምረን ሶስት ሆነን ሽርክ አሁን ማለት ነው በምን ላይ فيما نصيب يوم የበድር ጦርነት ላይ በምናገኘው ነገር እኩል እንካፈል ሁላችንም ቀንቶን ጥሩ ነገር ዘንንጣ አንደኛችንም ቀንቶ ይዞ ይንጣ አላየሃል ሰርተን በጉልበታችን የምናገኘውን ነገር እኩል ለሶስት ልናደርግ ተስማማን ሐዲስን እስከመጨረሻ አንብበው ማለት ነው አልሐዲስ ማለት ሐዲሱን ነሳይ ዘግበውታል ሐዲሱ ሙንቀጤ ነው ምናምን የሚል ነገር ማላቸው ሙንቀጤ ማለት እኔ ከሸኺ ያልሰማሁትን ከዛ አልፍ ላይኛው ከነገረ ብሎ ማውራት ሙንቀጤ ማከለ ሰነዱ ሲቋረጥ እንደዛ ይባላል አላየህ ማክሳሚ ضعيف ነው ሆነው ግን ዙሮ ዙሮ ቅድሙ ሐዲስ የሚደግፈው ሸሪከተል አብዳን የሚባል ነገር አለ ሸሪከተል ሸሪከተል አብዳን በጉልበታችን ሰርተን በላባችን ልንጋራ በውጤቱ ላይ ብለው የሚስማሙ ስምምነት ማለት ነው ይሄው አማር ሳድ እና አብዱላህ ኢብኑ መስዑድ ሶስታቸው ተጋርተው ነበረ እና ሳድ ሁለት ምርኮኛ ይዞ መጣን አንቺ ክታብ የጨመረው فجاء سعد باسرين ማለት ሁለት ምርኮኛ ማርኮ ከጃሂልያው ማለት ከንትኖች ከጥላቶች መጣ ባሮች ነው የሚሆኑት እነሱ ይመጡ ስለዚህ እነዛን በአንድ ተካፈልን እያለ ነው ባሪያን በጋራ ያደረጉ ማለት ነው هذا الحديث اصل في جواز شركه الابدان ከሁለትና ከሁለት በላይ ባሉ ሰዎች መካከል ተጋርቶ የሚገኘውን ጥቅም በጋራ ሊያደርጉ መዋዋልና መስማማት ይቻላል طيب ምንድነው فيه حد الغنائم ጦርነት ላይ የሚገኝ ነገር ሰብስቦ አመቶ ተካፍሎ መብላት ያው ይቻላል ነው ጦሩን ሁሉንም ማሳተፍ ያስፈልጋል እንጂ ያለውን ገንዘብ መካፈል እንደሚችሉ ነው እና ሁሉም ደረጃ ደረጃ ፈንታ ፈንታ አለው በፈረስ የተዋጋው ራሱ ይችላልው በእግሩ የተዋጋው ራሱ ይችላል እንትን ደረጃ አለው ይለያያል ዙሮ ዙሮ ለሁሉም ወታደር ተከፋፍሎ ከምናገኘው ውጤት ልንካፈል ተስማማን ነው እያለ ያለው واحلت لي الغنائم ولم تحل لاحد قبلي በጦርነት የተማረከ ነገር የተፈቀደው በእኛ ኡመት ነው ከዛ በፊት የነበሩ ሰዎች እሳት ነው የሚለቁበት እሳት ለቀው ማን ነው ባንድ ሰበሰቡና ያስቀምጡታል ከሰማይ መጥቶ የሆነ እሳት ነገር ይበላዋል አላህ ሲቀበላቸው ይበለዋል ችግር ካለ የሰረቀ ካለ ምናምን ነገር ከዛ ላይ ከላይ እሳት ነገር መጥቶ አይወስድላቸውም እሳት ወሰዱና ካልበላው ችግር አለ ይባልና የሰረቃቸው ይባላል ተፈትሾ ቢሆን ይመጣል ማለት ነው ለኛ ግን ድክመታችን አይቶ አላህ Subhanahu Wa Ta'ala ፈቀደልን ድክመታችሁን አይቶ ፈቀደ ለኛ ብቻ የተሰጠ ነው ብሎ ነብያችን አለይሂ ሰላም እንደተየሙሙ አበስረውበታል cuatro وعن جابر وعن جابر بن رضي الله عنهما قال أردت الخروج إلى خيبر فأت فأتيت النبي صلى الله عليه وسلم فقال إذا أتيت وكيلي بخيبر فخذ منه خمسة عشر وسقا رواه أبو داود وصححه ባቡል ወካላ ነው ደግሞ ያሁኑ ሐዲስ ስለ ውክልና የሚገልጽ ነው ውክልና በተለያዩ ነገሮች ይወከላል እከሌን ሄድና ግብር ክፈል ሊበለው እከሌ ወክያለሁ የመብራት ክፈልልኝ ወክያለው ልጅን እከሪትን ለአቶ ከሌ ዳርልኝ ወዘተ የመሳሰለ ውክልና የሚቻል መሆኑን ነው ወካላ ዊካላም ይባላል ወካላም ይባላል ወካላ ማለቱ ይመረጣል ይላል መወከል ማለት ነው አንድን ሰው በአንተ ቦታ አንድን ሰው በአንቺ ቦታ ማቆም ማለት ነው ከስ ሊሆን ይችላል ለያ መገደ ሊሆን ይችላል ለምሳሌ ውክልና በቁርአን ጸድቋል በሐዲስ ጸድቋል በእጅማዕ ጸድቋል በቂያስ ጸድቋል ቁርአኑ ፈበአቱ አሐደኩም بورقكم هذه الى المدينه فلينظر ايها ازكى طعاما فلياتكم برزق منه የሚለው ሶቱ ከፈላይ የሆነ ሰዎች ዋሻ ከርሞ ከዛ ሲነሱ አንዳችሁን ላኩና ከመሐከራችሁ አንዳችሁን ላኩ ወደ ከተማው ሄድና ተሰውሮ ተደብቆ ሰው ሳይነቃበት የሆነ ነገር ገዝቶ ይምጣ ምግብ ነገር ገዝቶ ይምጣላችሁ ሲል ወክሉትና ላኩት እያለ ነው ይሄ ላኩት ግዛ ብለው አዘዙት ሐዲሱም በብዙ ቦታ አለ ነብዩ አለይሂ ሰላቱ ወሰለም መይሙናን ሲያገቡ ሰው ወክለው እንደነበረ የሚያሳይ ሐዲስ አለ ዘካ ሰብሳይቦችን ይልኳቸው ነበረ ያው ዘካውን ሰብስቦ ይዘው እንዲመጡ እሳቸውን ወከለው ማለት ነው ብዙ ነገር አለ ማስረጃ ወካላ በቃላት ልንገልጽ እንችላለን ወክያሃል ልንለው እንችላለን ወይ ፈቅጀልሃል ልንል እንችላለን ያው ውክልና እንዲቀበል የምንሰጥበት አገራት ይለያያል እንጂ ያው መወከላሽን ይለያል እከለ ያለ ለማይደራት አከለ ዳራት እንጂ ይላል ለምሳሌ ይሄን የሰማ ሰው ወክሏል ዳራት ሊለው ይችላል ፍቃደኛ መሆኑን ገልጿል የወከለው መሆኑን እና በመሳሰል ነገሮች ማለት ነው ዙሮ ዙሮ ወካላ መወከል ይቻላል ቀጥታ ሐዲሱ عن جابر بن عبد الله قال اردت الخروج الى خيبر اردت الخروج الى خيبر فاتيت النبي صلى الله عليه وسلم فقال اذا اتيت وكيلي بخيبر فخذ منه 15 وسقا ጃብር ኢብኑ አብዱላህ ነው ወደ ኸይበር መውጣት ፈልጌ ወጣሁ ነው የሚለው አረቱ አሰብኩኝ አልخروج መውጣት ሌላ ኸይበር ኸይበር ወደሚባለው ዘመን አገር فاتيت النبي صلى الله عليه وسلم ነብያችን ጋር መጣሁኝና فقال አሉኝ اذا اتيت وكيل بخيبر اذا خيبر ደተር ነው አይደል አዎ እዛ በመጣህ ሰዓት በህርክ ጊዜ ማለት ነው ወኪል ያለ እዛ ያስቀመጥኩት ከሱ فخذ منه 15 ወስቃ 15 መስፈሪያ ተቀበል ውሰድ ብለው አዘዙት ዛቴ ተወኪሊ እኔ ወክያ ያስቀመጥኩት ቦታ ሰውዬ ዘንድ ስደርስ 15 ወስቅ መቀበልና መውሰድ ትችላለህ ምንድነው ለጃቢር እያገዙት ነው ለምን ያገዙታል ጃቢር ኢብኑ አብዱላህን እያገዙት ነው አላ ነፈቃቲ ሰፍረቲ መንገደኛ ስለሆነ በመንገድ ላይ የሚያወጣው ወጭ ማለት ነው ስለዚህ እዛ ዘካተ ሰብሳቢ ወኪል ያለና ከሱ ውሰድ ሊዩጥየው 15 ወስቀ ምን ተምር ከተምር እንዲሰጠው ማለት ነው ለምን ዲከውን ጃቢር ሁናከ ابن السبيل መንገደኛ ሆነ አይደለ መንገደኛ ዘካ መቀበል ይፈቀድለታል ምን አህሊ ዘካ ነው انما الصدقات للفقراء والمساكين وما مجاز ሲመጣ وابن السبيل የሚላለ መንገደኛ ማለት ነው እና وقال جابر ان طلب منك الوكيل اما اماره وعلامه على صدقك فيما حولتك به عليه فضع يدك على ترقوته አጅብ ነው እዛ ኸይበር እንዳሁን ስልክ የለም ተደውሎ ስጠው የሚባል ነገር የለም ውክልናው በሌለበት ነው አይገርማችሁም ለሚሰጠው ሰውዬ ነው እዛ ያለው ሰውዬ እንደወከሩት ንገረው እያሉ ያሉት አሁን በደም እንዲገባችሁ እዛ ሄደህ እኔ ዘካ ሰብሳቢ አድርጌ ያስቀመጥኩት ሰው አለ ከሱ ላይ 15 ወስቅ ውሰድ አለው 20 ብሎስ ቢቀበል በምን ያረጋግጣሉ ሱሐቦች ታማኝ ናቸው እንደኛ ጭበርባሪ አይደሉም የኛ ሰው ዘካ ሄድና አንድ 100 ሺህ ተቀበል ቢባል 200 ሺህ ብር ነው የሚቀበለው ሄደ እህ እሳቸው ለመፍቀዳቸውና ለመወከላቸው ምን ማስረጃ አለ ብሎ ከጠየቀህ እጅህን አንገቱ አካባቢ ላይ ጣል አድርግበት አሉት ምልክ ሰተው ከውታ መጀመሪያውን ሰው ከላኩኝ እንዲህ ያለ ምልክት ይሰጣል ያን ጊዜ ሰጠው ነገር የተባለ ይመስላል ምልክት ከጠየቀ አማራ ማለት ምልክት ማለት ነው ወዓላማ ማለት ያው ነው ፈዱ የደከ على ተርቆቲሂ ተርቆም ትባል ያንገታችን ማጭድ የሚባል አለ እሱ ላይ እጅህን ጣል አድርግበት ያን ጊዜ ይገባዋል ማለት ነው እና ይሄ ሐዲስ የሚያመለክተው ምንድነው ففيه دليل على صحه الوكاله መወከል የሚቻልና የሚፈቀድ መሆኑን وهو امر مجمع عليه بين العلماء በዑለሞች መካከል የተረጋገጠ የተስማሙበት ጉዳይ ነው ዘካን በመሰብሰብም በመቀበልም ሰው መወከል ይቻላል ማለት ነው ተቀባዩም ቢሆን ሰጭታም ቢሆን መወከል ይችላሉ ሌላው ዕውቀትን በምልክት መማር ይቻላል ሹፌሮች አብዛኝ መንገድ የሚያውቁት ብዙ ነገር የሚያውቁት በምልክት ነው ቢልአማራ ነው ወቀቡል ቀውል ሙርሰሊ የተላከውም ሰው መቀበል እንዳለበት ነው ህድና እንደዛ አድርግ ሲባል እሺ ብሎ መሄድ ያለበት ነው ሚላክበትን اذا عرف المرسل اليه ስርቀሁ ያ ሰጠው የሚባለው ሰውዬ ይሄ ተልኮ የመጣው ሰውዬ ተልክ ያለው ታዞልኛል በሚለው ነገር እርግጠኛ ከሆነና ካመነው እያለ ነው وفي جواز العلم بالقرينه ዕውቀትን በአንዳንድ ምልክት ማወቅም ይቻላል فيما غير اذا غلب على الظن سرقه አዎ በሰው ገንዘብ ላይ የነቢያችን ገንዘብ አሁን ከሰጠው ወይም የሀገርን ገንዘብ አንስቶ የሰጠው በማመን ምልክት አለሃ የሚያሳምነው ይሄ ሰው እውነተኛ ለመሆኑ እንኳን የራስህን ገንዘብ የሰው ገንዘብም ቢሆን እንደዚህ ያለው ገንዘብ ስጥ ተብለሃል ብሎ ሲነግረው የሚያምነው ሰው ከሆነና ምልክት ከሰጠው ሊቀበል ይችላል ነው የአዲስ አበባ ተወልጄ ግን እንዳያሸውዳቸው እንደሰብለሃል ያሉ ብዙ ያጨልጋሉ فإن طلب منك آية فضع يدك على ترقوته ሌላው መንገደኛ ሰው ያው ዘካ መሰጠቱን ነው ይቻላል ችግር የለው ቀጥሉ وعن عروة البارقي رضي الله تعالى عنه أن رسول الله صلى الله عليه وسلم بعثه بدينار ليشتري ليشتري له أضحية الحديث رواه البخاري في في إسناء الحديث وقد تقدم وعن عروة البارقي رضي الله عنه أن رسول الله صلى الله عليه وسلم بعث معه بدينار يشتري له أضحية عندنا الحديث من بارق ملكة هذه ما كان لك قد نفعله እዚህ ጋር የወደቁ ቃላቶች አሉ ያልተሞሉ ቃላቶች አሉ አንተ ሙላ ወይ ማንቹ ሙይ ይያለ ነው አልሐዲስ ነው ሐሪሱ ከነመጨረሻው አንብበው ቡኻሪ ዘግበውታል ፊ اثناء ሐዲስን የሆነ ሌላ ሐዲስ ያወሩ እግር መንገዳቸውን አብረው ጠቀስ አድርገውታል ማለት ነው በወሬ መካከል ነው ማለት ነው አስና ሐዲስ ማለት በወሬ መካከል እንደዛ አንሰተ እንዲህ ያሉ አጀንዳ አንሰተ አዎ ግን በወሬ መካከል ያንሰን ለራሱ አጀንዳ አልሰጠውም ከአሁን ይሄ ሐዲሱን ራሱ ችሎ ሳይሆን ያወራው ከሆነ ሐዲስ ጋር ሲያወራ አብሮ ጨምሮ አውርቶታል ወቀት ተቀደመ ሐዲስ አልፈልሃል ነው የሚለው ታስተውሳላችሁ የሚያስታውስ ምን አደረገ ሰውዬ ተልኮ ሄዶ ምን አደረገ ሁለት ገዝቶ መጣ አይዋ ሁለት ገዝቶ አንዷ ሽጦ አትርፎ በአንዷ ይዞላቸው መጣው ያ ያልነው ሰውዬ ማለት ነው ይሄው ተወክሏል መወከል ይቻላል ለማለት ነው የተፈለገው تقدم الحديث في كتاب البيع فيه دليل على جواز وكاله في الشراء መግዛት ላይም ሰው መወከል ይቻላል ኡድሂያ ላይም ሰው መወከል ይቻላል በትርፍ ገንዘብ መጠቀም ደግሞ እንደሚቻል ያሳያል የንብረቱ ባለቤት ካጸደቀው ማለት ነው ማለት ዲናር ሰጡት ሄደ ሁለት ፍየ ገዝቶ መጣ አንዷን ሸጠ ያሽኛ ተረፋትን ብር አመቱ ብሩን ሳይሆን የሰጠው ሌላ ቢገዛበት መሸጡም ራሱ ይቻላል ትርፍን ነገር መሸጡ ማለት ይቻላል ያ ነገር ጥሩ ሆኖ ካየው ሰውየው ማለት ነው فيه في دليل على عدم حد قدر المكاسب في البيع لكن ينبغي المسلم ان يكون سمعا ايوه ግብይትና ሽያጭ ላይ ያው ከፍ ዝቅ አድርጎ መግዛት ይቻላል ባይሆን ሙስሊም የሆነን ሰው ማንነቱን ጠብቆ ቸርነት ጥሩነት ባህል እንዳለ ሆኖ ማለት ነው እንደ ሁኔታው ሲሸጥም ጥሩ ሰው መሆን ሲገዙም ጥሩ ሰው መሆን ጥሩ ነው ደግሞ አንዳንዴ ልታተርፍ ትችላለህ አተረፍክ ማለት ግን መጥፎ ነህ ማለት አይደለም በጣም ትርፋ በሰ እንዳትጎዳ ሰው ብቻ ነው እሺ ቀጥሉ وعن أبي هريرة رضي الله تعالى عنه قال بعث رسول الله صلى الله عليه وسلم أمر على الصدقة الحديث متفق عليه وعن أبي هريرة رضي الله عنه في قصة العسيف بالسن في قصة العسيف قال النبي صلى الله عليه وسلم اغدو يا أنس على امراه هذا يكرتا وعن ابي هريره رضي الله عنه قال بعث رسول الله صلى الله عليه وسلم عمر على الصدقه الحديث الحديث متفق عليه عندما الحديث نزغا الحديث متفق عليه وعن ابي هريره كابو هريره تزجب رضي الله عنه سراون አደረለህና ምን አለ قال بعث رسول الله يا الله መልእክተኛ ልከዋል ዑመር ዑመር ልከዋል على الصدقه ዘካን ሰብስብ ብለው الحديث حديث متفق عليه البخاري ومسلم የተስማሙበት ነው ማለት ነው الحديث ብሎ ከሸከለላችሁ الحديث قال اقرا الحديث الى اخره حديث ያሁን የጀመርኩልህን እስከ መጨረሻው ማንበብ ትችላለህ እኔ አስፈላጊውን ብቻ ነው ያመጣሁት እንጂ ሐዲሱ ረጅም ነው እንደማለት ነው ሁለቱም ያስገዳል ስለዚህ ዘካን በመሰብሰብ ይሄው ሰው ልከዋል ነብዩ አለይሂ ሰላም ወክለዋል መወከል ይቻላል ነው እሺ وعن جابر رضي الله تعالى عنه أن النبي صلى الله عليه وسلم نحر ثلاث وستين وأمر علي عليا رضي الله تعالى عنه أن يذبح الباقي الحديث رواه مسلم وعن جابر رضي الله عنه أن النبي صلى الله عليه وسلم نحر 63 وأمر عليا أن يذبح الباقي الحديث رواه مسلم طيب كجابر تزق سراون الله لنا جابر من على أن النبي صلى الله عليه وسلم يا الله ملكتني على ነሐረ አርደዋል 63 63 ግመሎችን ማሻአላህ ከዛም ሌላ ግመሎች አሉ ወአመረ አልየን አልይን አዘውታል አን يذبح الباقي ቀሪዎች እንዲያርዳቸው እሳቸው በአካል ሰሩ ደግሞ የሚቀረውን እከሌ ስራ ብለው አዘው ወክለው መሄዳቸው ተገኘ ነው አን ينحر باقي البدن وهي 37 ስንት ግመል አረደሱ 37 ግመል 37 ሲደመር 63 ቶሎ አስቀምጡ ድምሩን መቶ ግመል አርደዋል ማለት ነው ማሻአላ ወዱህያ ላይ አንድ ብቻ አይደለም ከተቻለ ጨማምሮ አርዶ ዲሆችን መስወደቅ ትልቅ አጅር አለው ቀላል ነገር እንዳይመስላችሁ እንደው ስጋነቱ ብቻ ሳይሆን እዛን ቀን ኢባዳ ነው ማረዱ ራሱ እና ነብዩ አለይሂ ሰላም ይሄን ያህል አርደው አልበቃቸው ብሎ ቸርነታቸው ደግሞ አልይ እንዲያርድ አድርገውታል ነው ያ ሁሉ ታርዶ ብቻ ማንም የሚበላው እዛው حرم ዙሪያ ያለው ሰው ነው ማሻአላህ እሺ وعن أبي هريرة رضي الله تعالى عنه في قصة الأسيف قال النبي صلى الله عليه وسلم واغد يا أنيس على أنيس على على امرأة هذا فإن اغترف فارجمها الحديث متفق عليه وعن ابي هريره رضي الله عنه في قصه العسيف قال النبي صلى الله عليه وسلم اغد يا انيس على امراتي هذا فان اعترفت فارجمها الحديث متفق عليه حديث كان مجرش አንብበው متفق عليه ነው حديث ቡኻሪና ሙስሊም ነው አቡ ሁረይራ في قصه العسيف عسيف ማለት ነው ቅጥረኛ ሰራተኛ ማለት ነው عسيف بسم على عسيف هنا هو الاجر ቅጥረኛ ማለት ነው ወዝነን ወማዕነን ትርጉሙም አነባበቡም عسيف አጅር እንደሚመጣል ነው እና في قصه عسيف ሰራተኛውን ቂሳ ሲያወሩ ቃል ነብይ ነብያችን አሉ ወግዱ ሄድ ማልደህ ውጣ እንደማለት ያ ኦነስ አንተ ኦነስ ሆይ አለም ረአቲ هذا ሰው የሚስ ዘንድ እና እንደ ያለ ዝሙ ሰርተሻለ በጠይቃት ፈኢኒ ተረፈታው ሰርቻለሁ ካለች ተርጅመህ ቀጥቅጣት ራሰራው ባከካደች ምስክር እስካልመጣ ድረስ እርምጃ ወሰድባትም ማለት ነው الحديث متفق عليه እስከመጨረሻው አንብቦ ያለን ነው ያው ቂሳው ሐዲሱ ረጅም ነው ለማንኛውም አሁን የፈለገው ቂሷስ የሚገደል ሐድ የሚገደል ሰው ላይም ቢሆን ሰው መወከል ይቻላል ይችን ሴት አሁን ሄይ ዘክሪና ካመነች ግድላት እያሉት እኮ ነው አስቀልቅጣት እያሉት እኮ ነው ወከሉት ማለት ነው በሐድ ላይ ኦግዱ ሄድ ማልደሁት አንድ ማለት ነው ያ ኡነሱ አንተ ኡነስ አለምራቲ هذا ሰው የሚስ ዘንድ ካመነች ያው እርምጃው ውሰድ ነው ሐዲሱ እስከመጨረሻው አንብበው متفق عليه የሆነ ሐዲስ ነው የሚገደል ሰው ላይም ሰው መወከል የሚቻል መሆኑን በግልጽ የሚያሳይ ነው በአጋጣሚ የሆነ ሰራተኛ ዝም ሰርቶ ነበር በማን ላይ በሚሰራው በሰውዬ ሚስት ላይ ማለት ነው ስለዚህ ሄድና አለም ራተ ሰው የምስ ዘንድ ሄድና ስራውን መሰረን ካመነች ቀጥቅጣት አግብቶ የሚያቀሰው ወንም ይሁን ሴት ያው ዝሙት ከሰራ እርምጃ ይወሰድበታል አግብቶ የማያቀው ግን ይገረፋል ወንድ ከሆነ ከሀገር ይባረራል የሚል ነው ህጋችን ያለው አላየሃል አሁን ድርጊቱ ምኑን ሳይሆን በመገደሉ ጉዳይ ላይ ሰው ወክለው እንዲገል አድርገውታል ማለት ነው ወካላ በሁዱድም ይቻላል እንደገና ደግሞ የተወነጀለውና ተከሰው ሰውዬ ማመኑም ራሱ በቂ ነው እኔ ሰርቻለሁ ያለ ካለ ይገደላል ትገደላለች ማለት ነው ኢንሻአላህ ያው በቂያችን ነው አዲስ ባብ እየመጣ ነው የዛሬ ትምህርታችን አብዛኝ ወካላ ነው ውክልና ላይ በማንኛውም ነገር ይቻላል ሽርካም ሐላል በሆነ ነገር ላይ ተጋርቶ መነገድ እንደሚቻል ነው ባጭሩ ያስቀመጠልን የሽርካም አይነቱ ሸርከተ አብዳን የሚባል አለ የገንዘብ ሽርካ የሚባል ሸርከተ ውጁህ የሚባላለ ለማንኛውም ጠቃሚ ሆኖ እስከተገኘ ድረስ መጋራት እንደሚቻል ነው ወካላ ላይም አንተ ለስራው ተፈቀደልህ ነገር ላይ የምችለው ነገር ላይ መወከል ትችላለህ የማችለው ነገር ላይ ግን አይቻልም ለምሳሌ ሴትን ኒካህ ሰርሊ ብለው ይወክሏት አይቻልም እቃ ገዢልኝ ግን ይቻላል የገዢልኝ መወከል እንችላለን ግን ካሊትም ዳር ሊተብራ አትወከልም ሴት ልጅ ብትወከል አይፈቀድም አይቻልም ነው ለምን ራሷ መዳር ማችለውን ነገር መወከል አችልም አንዳንድ እህቶቻችን አባቶቻቸው ክርስቲያን ሲሆኑባቸው ጋብቻ ላይ እነሱ መዳር አይችሉም ስንላቸው ሰው ይወክልኝ ይሳባት ይላሉ ራሱ አትችልም እየተባለ መወከል ይችላል ራሱ መስራት ያልቻለ ሰው መወከል አይችልም ሶላት አይሰግድም ከአይሰራም አያስርም ከተባለ መወከሉም አይቻልም ይሄ በክስ ስጋ ነው መብራት አይፈቀድልም ሲባል በሸጠውስ ሳንቲሙን ብጠቀምበት አይባልም የሚቻል ነገር ላይ መወከል የሚቻለው ነው وصلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمة الله وبركاته